ጆሮዬን አልሰጥም ለአገር አልባልታ ሁሌ መሚሬ ነህ የኢስላም አለኝታ ዱንያ የማይገርምህ ሒሳብብህ ቃዳ ለወያኔ ካድሬ ምንም ሳትረታ መሪዎቻችን፣ ወኪሎቻችን፣ የእኛ አለኝታችን፣ የአይናችን ማረፊያ የሆናችሁት ውድ ኮሚቴዎቻችን፣ በእውነቱ እኛ የኢትዮጵያ ሙስሊሞች በእናንተ ኮርተናል። ለኢሰብአዊ ድብደባው እጅ እንዳልሰጣችሁ አረጋግጠናል። ዛሬም ወኪሎቻችን ናችሁ በማለት ትናንት ጁማ ድምጻችሁን ከፍ አድርጋችሁ ስታሰሙ የነበራችሁ ውድ የኢትዮጵያ ሙስሊሞች እንደምሰነበታችሁ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ይህ የሙስሊሞች ብሶት የወለዳት የፍትህ ሬዲዮ ድምጽ ነው። ዛሬ ቅዳሜ የካቲት ሁለት ፍትህ ሬዲዮ አስራ ሁለተኛ ፕሮግራሟን አዘጋጅታ ወደ እናንተ ደርሳለች። እንደተለመደው ዛሬም ሳምንታዊ ዜናዎችና የተመረጡ ፕሮግራሞችን ይዘንላችሁ ቀርበናል። በኢህአዴግ የተሰራውን ሐሰተኛውን ድራማ በተመለከተ የሰጣችሁትን አስተያየቶች በሰዓቱ እናቀርባለን። አሁን ቀዳሚ ወደ ሆነው ሳምንታዊ የፍትህ ሬዲዮ ዜና እንሸጋግራለን። ዜናውን የሚያሰማን መሐመድ አሚን ነው። እስከ ፕሮግራማችን መጨረሻ አብራችሁ እንድትቆዩ ግብዣችን ነው። ኡስታዚ ኡስታዚ ኡስታዚ አሰላሙ አሌይኩም ወራህመቱላሂ ወበረካቱ። አሁን የፍትህን ሳምንታዊ ዜና እናሰማለን። በቅድሚያም ርዕሶቹን። ትናንት ጁማአ በአዲስ አበባ የሚገኘው ታላቁ አንዋር መስጊድ በአይነቱ ግዙፍ የሆነ ተቃውሞ አስተናገደ። በተቃውሞው ህዝበ ሙስሊሙ የተከበሩ የተወደዱ ኮሚቴዎችን ሲያወድስ፣ በተቃራኒው መንግስትና ኢቲቪ ላይ ደግሞ የመረረ ተቃውሞን አሰምተዋል። መንግስት ማክሰኞ ጥር 29 ቀን 2005 ምሽት ላይ ክርስቲያኑንና ሙስሊሙን ለማጋጨት በማሰብ በኢቲቪ የለቀቀው ዶክሜንተሪ ፊልም በህዝብ ዘንድ ቁጣ ቀሰቀሰ። የመንግስት ቀንደኛ ካድሬዎች በሳውዲ አረቢያ ሪያድ ለአባይ ግድብ መዋጮ በሚል ሽፋን መንግስታቸውን ለማጠናከር ይረዳ ዘንድ ያዘጋጁት የገንዘብ ማሰባሰብ ፕሮግራም ወደ ተቃውሞ ተቀየረ። ረቡዕ ጥር 30 2005 በጅማ ዩኒቨርሲቲ የሚማሩ ሙስሊም ተማሪዎች ታፍነው መወሰዳቸውን ተከትሎ በዩኒቨርሲቲው ተማሪዎች ተቃውሞ ማሰማት ጀመሩ የሚሉት ናቸው። እንድትከታተሉን እንጋብዛለን። ጁማአ አዲስ አበባ በሚገኘው በታላቁ አንዋር መስጊድ በአይነቱ ግዙፍ የሆነ ተቃውሞ አስተናገደ። በተቃውሞው ህዝበ ሙስሊሙ የተከበሩና የተወደዱ ኮሚቴዎችን ሲያወድስ፣ በተቃራኒው መንግስትና ኢቲቪ ላይ ደግሞ የመረረ ተቃውሞን አሰምቷል። የውድ ኮሚቴዎቻችን ክብር የሚነካው በሽብርተኝነት የሚወነጅለው ጂሃዳዊ ሀረካት በኢቲቪ መለቀቁን ተከትሎ በቁጣ የገነፈለው ህዝብ ከጁማዓ ሰላት በኋላ ደግሞ የመረረ ተቃውሞውን አሰምቷል። ህዝቡ በባነር ያዘጋጃቸውን የኮሚቴዎቹን ፎቶዎችና በነጭ ወረቀቶች የጻፋቸው መፈክሮች ወደ ላይ ከፍ በማድረግ አሃዱን አሀድ ህጉ ተጥሷል፣ ጥያቄው ይመለስ፣ በሐሰት ክስ አንደናገርም፣ ኢስላም ሰላም፣ ኢቲቪ ውሸታም፣ አሁንም ወኪሎቻችን ናቸው፣ ህግ ተጥሷል፣ የማክሰኞ ድራማ ነው እኔም አቡኬ ነኝ፣ እኔም ካሚል ነኝ፣ ያሲን ኑሩ ነኝ፣ አህመድ ሙስጠፋ ነኝ፣ አህመድ ዲን ጀበል ነኝ የሚሉና ሌሎች መፈክሮች በቁጣ አሰምተዋል። ህዝቡ ከተቃውሞ በተጨማሪ በለቅሶ አላህን ተማጽኗል። ከፍትህ ራዲዮ ዘጋቢ ጎን የነበሩ አንድ አዛውንት ሙስሊሙን የሚያስለቅሰው ሁሉ አላህ ያስለቅሰው ሲሉ የፍትህ ዘጋቢ አድምጧቸዋል። ዘጋቢያችን በተቃውሞ ላይ ድምጻቸውን ሲያሰሙ ከነበሩ ሙስሊሞች መካከል አግኝቶ ያነጋገራቸው ሼክ ሚፍታ የተባሉ ጎልማሳ እንዳስረዱት በመንግስት የተዘጋጁ ጂሃዳዊ ሀረካ ዶክሜንተሪ ፊልም የኮሚቴዎቻችን ክብር ብቻም ሳይሆን እስላምና ሙስሊሙን ጭምር የሚሳደብ ነው። መንግስት በአደባባይ እስልምናን አንቋሻል፣ እስልምናን ተሳድቧል። ህጋዊ ኮሚቴዎቻችንን በሽብርተኝነት ፈርጀዋል። ከክርስቲያን ወንድሞቻችን እህቶቻችን ጋር ለማጋጨት ሞክረዋል። ይህ ሁሉ ግን በሁሉም ኢትዮጵያዊ ዘንድ ተቀባይነት አይኖረውም። መንግስት ከሰይጣናዊ ተግባሩ ሊታቀብ ይገባል ብለዋል። ሀስና አብዶሽ የተባለች እህት በበኩሏ ጂሃዳዊ ሀረካትን ፊልም ያየሁት እያለቀስኩ ነበር። ፊልሙ ከኮሚቴዎቻችን ላይ ከፍተኛ ኢሰብአዊ ድርጊት መፈጸሙን ከማጋለጡ ውጪ ሌላ ምንም ቁም ነገር የለውም። አላህ መንግስት በራሱ እጅ አዋርዶታል። እንዲህ አድርጌ ነው ያሰቃየኋቸው ብሎ ከመናገር አይተናንስም። ከፊልሙ በኋላ ለኮሚቴዎቻችን ያለን ክብርና ፍቅር ከበፊቱ ጨምሯል። ስቃያቸው በውስጤ ድረስ ዘልቆ ይሰማኛል። እኔ የማዝነው ከዚህ ጭራቅ መንግስት ጋር እየተባበሩ እስልምናንና ሙስሊሙን እያስጠቁ ባሉ ሰዎች ነው። ቀብር እንዳለባቸው ሁሉ ረስተዋል ኢንሻአላህ በዱንያም በአኺራም አላህ እጃቸውን ይሰጣቸዋል በማለት በሲቃ ጭምር ተናግራለች። ህዝቡ ተቃውሞውን በጨዋ ደንብ ካሰማ በኋላ በሰላም ወደ የመጣበት መመለሱን ዘጋቢያችን ከስፍራው ዘግበዋል። ዘጠኝ ቀን 2005 ምሽት ለክርስቲያኑና ሙስሊሙን ለማጋጨት በማሰብ በኢቲቪ የለቀቀው ዶኩሜንተሪ ፊልም በህዝብ ዘንድ ቁጣ ቀሰቀሰ። ጂሃዳዊ ሐረካት የተሰኘው ይህ ፊልም ማክሰኞ ምሽት ከሁለት ሰዓቱ ዜና እወጃ በኋላ ከቀረበ በኋላም ከሙስሊሙም ሆነ ከክርስቲያኑ ማህበረሰብ ቁጣን አስከትሏል። በሀገር ውስጥና በውጪ የሚኖሩ ፊልሙን የተመለከቱ ኢትዮጵያውያን ሁሉ በአንድነት ቅሬታቸውን በተለያየ መንገድ ገልጸዋል። አንድ ሙስሊም ያልሆነ ብሎገር ፊልሙን ሙስሊሞች ከጠየቁት ጥያቄ ምንም የተያያዥነት የሌለው ደረቅ ፊልም ብሎ የገለጸው ሲሆን፣ ሌላው ብሎገር ደግሞ በህግ ጥላ ስር ያሉና በፍርድ ቤት ጥፋተኛ ናችሁ ተብለው ያልተፈረደባቸውን ሰዎች ለመወንጀልና የሙስሊሞችን ፍትሐዊ ጥያቄ ጂሃዳ መንግስታዊ አጀንዳ እንዳለው በማስመሰል ሙስሊም ያልሆኑ ዜጎችን ለማሸበር የታሰበ ነው። እኛ ግን የሙስሊም ወንድሞቻችንን ጥያቄ ተገቢ መሆኑን አሁንም ጥያቄያቸው ምላሽ ሊያገኝ ይገባል እንላለን የሚል ጽሁፍ አስፍሯል። የህዝቦች ሰላም እረፍት የሚነሳው መንግስት እንደ ጂሃዳዊ ሀረካት አይነት ፊልሞችን ይለቃል። እኛ ክርስቲያኖች የሙስሊም ወንድሞቻችን ጥያቄ የሙስሊሞችን ያህል አውቀቱ አለን። ያሉን ደግሞ አጥናፉ ዘይገረም በሚል ስም የሚጠቀሙ ኢትዮጵያዊ ወገን ናቸው። ነዋሪነቱ በየካ ክፍለ ከተማ የሆነውና በግል ስራ የሚተዳደረው ወጣት ታምራት ጂሃዳዊ ሀረካትን ፊልም አስመልክቶ ለፍትህ ሪፖርተር እንደገለጸው እኔ በፊልሙ በጣም ነው ያዘንኩት። መንግስት እንዲህ አይነት ፊልም በኢቲቪ መልቀቁ ሙስሊሙን ብቻ ሳይሆን ክርስቲያኑንም መናቅ ነው። አንሰማውም እንጂ እንድንጫረስለት ነው የሚፈልገው። መንግስት ሙስሊሙን በወከላቸው ኮሚቴዎች ላይ የፈጸመውን ኢሰብአዊ ድርጊት በሀገሪቱ እውነት ህግ ካለ በወንጀል የሚያስጠይቅ ነው ብሏል። አዲስ አበባ ነዋሪ የሆነውና በሞባይል ንግድ የሚተዳደረው ተስፋ የተባለው ወጣት ከስራዬ በተያያዘ ውሎዬ ከሙስሊሞች ጋር ነው። የሙስሊሞቹ ጥያቄ ኢቲቪ በፊልሙ እንደለቀቀው አይደለም። ከጂሃዳዊ ሀረካት ፊልም በሙስሊሞቹ ኮሚቴዎች ላይ የደረሰው እንግልትና ጉዳት ምን ያህል እንደሆነ ተረድቸዋለሁ። ከዚህም ሌላ ግን ከፊልሙ ይህ ነው የሚባል ፍሬ ነገር አላገኘሁበትም። እንዴት አንድ መንግስት ኢሰብአዊነቱን በግልጽ ይውልኝ ይላል ሲል በአግራሞት ጠይቋል። ይህ በእንዲህ እያለ የኢትዮጵያ ሬዲዮና ቴሌቪዥን ድርጅት የፍርድ ቤት ውሳኔ ቀልብሶ ጂሃዳዊ ሀረካትን ማሳየቱ መንግስት ስለ ህግ የበላይነት ለማውራት ሞራል እንደሌለው ተገለጸ። ማክሰኞ ጥር 29 ቀን 2005 ከሰዓት በኋላ ከፍርድ ውሳኔ በፊት ፊልሙ መታየት እንደሌለበት ፍርድ ቤቱ ቢወስንም ይህ ውሳኔውን ተፈጻሚነት ሳያገኝ ቀርቷል። ይህን አስመልክቶ አንድ የህግ ባለሙያ እንደገለጹት የአንድን ፍርድ ቤት ውሳኔ አንድ ግለሰብ ከመሬት ተነስቶ እንደፈለገ የሚሽርበት ስርዓት ውስጥ ተዘፍቀናል ሲሉ አማረዋል። የህግ ባለሙያው እንደገለጹት ወትሮም ቢሆን ቢሆን በቋፍ ላይ የነበረው የሀገር የፍትህ ስርዓት አሁንም ጨርሶ ግብአተ መሬቱ ተፈጽመዋል። በጥፋተኝነታቸው በፍርድ ቤት ባልተረጋገጠ እስረኞች ላይ መልካም ስማቸውና ክብራቸውን የሚነካ ፊልም እንዲታይ መወሰኑ በራሱ ጥፋት ቢሆንም ከሁሉ በላይ አሳፋሪውና መንግስት አልባ መሆናችን የሚያመለክተው ደግሞ ፍርድ ቤት ፊልሙ እንዳይታይ ከወሰነ በኋላ ግለሰቦች ከህግ በላይ ሆነው ፊልሙ እንዲታይ መፍቀዳቸው ነው ሲሉ እኚህ የህግ ሰው ለፍትህ ተናግረዋል። በተያያዘ ዜና በፍርድ ቤቱ እንዳይታይ የታገደው ጂሃዳዊ ሐረካት ፊልም የለቀቀው ኢቲቪ ትናንት ጁምዓ ፍርድ ቤት ቀርቦ ለምን የፍርድ ቤቱን ውሳኔ እንዳላከበረ ምላሽ እንዲሰጥ ቀጠሮ የተያዘለት ቢሆንም ሳይገኝ እንደቀረ ተገለጸ። ፍርድ ቤቱ ውሳኔውን ባለማክበሩ ኢቲቪ ቀርቦ ምክንያት እንዲያስረዳ ያዘዘ ቢሆንም በድጋሚ ኢቲቪ ከህግ በላይ መሆኑን አረጋግጧል። ታዛቢዎችም ከዚህ በኋላ በዚህች ሀገር ስለ ህግ የበላይነት ማውራት ዋጋቢስ እንደሆነና ህግና ፍትህ አለ ብሎ ህዝቡ በዚህ ጉዳይ ላይ ጉልበቱና ጊዜውን እንዳይጨርስ ቁርጡን ሊነገረው ይገባል ይገባል ሲሉ የኢትዮጵያ ሕዝብ ያለንበትን አሳሳቢ ደረጃ ጠቁመዋል። የመንግስት ቀንደኛ ካድሬዎች በሳውዲ አረቢያ ሪያድ ለአባይ ግድብና መዋጮ በሚል ሽፋን መንግስታቸውን ለማጠናከር ይረዳ ዘንድ ያዘጋጁት የገንዘብ ማሰባሰቢያ ፕሮግራም ወደ ተቃውሞ ተቀየረ። የፍትህ ምንጮች ከሪያድ እንደገለጹት ሐሙስ የካቲት አንድ ቀን 2005 በሪያድ ከተማ በሚገኘው የኢትዮጵያ ኮሚኒቲ አዳራሽ በተዘጋጀው ገንዘብ የማሰባሰብ ፕሮግራም ላይ የተገኘው ህዝብ ድንገተኛ የተቀናጀ ተቃውሞ አሰምቷል። የገንዘብ ማሰባሰቡ ፕሮግራም ለመጀመር ካድሬዎቹ ዲስኩራቸውን ማሰማት ሲጀምሩ ድንገት ህዝቡ ተነስቶ ደብቆ የገባውን መፈክር በማውጣት ተቃውሞውን አሰምተዋል። በሁኔታው በሳውዲ የመንግስት ተጠሪዎችና ካድሬዎች ከፍተኛ ድንጋጤ ውስጥ መግባታቸው ታውቋል። በዕለቱ የተቀረጸው ቪዲዮ እንደሚያሳየው ገና ፕሮግራሙ ከመጀመሩ በአዳራሹ የነበረው ህዝብ በነጭ ወረቀቶች ጽፎ የገባውን መፈክሮች ወደ ላይ በማንሳት ተቃውሞውን አሰምቷል። በእለቱ ከተያዙትና ሲባሉ ከነበሩት መፈክሮች መካከል ኮሚቴዎቻችን ይፈቱ፣ መብት መጠየቅ አሸባሪነት አይደለም፣ ህገ መንግስታዊ አንቀጽ 27 ይከበር፣ ሃይማኖታችን ይከበር፣ ከግድቡ በፊት የሙስሊሙም ሆነ የክርስቲያን ኢትዮጵያውያን መብት ይከበር የሚሉ መፈክሮች ይገኙባቸዋል። በተቃውሞው ላይ ከተካፈሉት አንዱ ለፍትህ ሬዲዮ እንደገለጹት መንግስት በአሁኑ ሰዓት በዜጎቹ ላይ ያደረሰ ያለው በደል እዚህ ያለን ኢትዮጵያ እንረዳዋለን። በዚህ ወቅት ለመንግስት ገንዘብ ማሰባሰብ ማለት በሀገር ቤት ያሉትን ክርስቲያንና ሙስሊም ወንድሞቻችን ላይ ሌላ ሰቆቃ መጨመር ነው። የመንግስትም ጡንቻ ማፈርጠም ነው የሚሆነው። ስለዚህ እኛ እዚህ ሳውዲ ያለን ዜጎች ይህም በመገንዘብ በገንዘብ ማሰባሰቡ ፕሮግራም ላይ ተቃውሟችንን ለማሰማት ተገደናል ብለዋል። በሁኔታው በሳውዲ የኢትዮጵያ ቆንስላ ኃላፊዎች ካድሬዎች ከፍተኛ ድንጋጤ ላይ ወድቀው እንደነበር ምንጮቻችን ገልጸዋል። ድረቡ ጥር 30 2005 በጅማ ዩኒቨርሲቲ የሚማሩ ሙስሊም ተማሪዎች ታፍነው መወሰዳቸውን ተከትሎ የዩኒቨርሲቲው ተማሪዎች ተቃውሞ ማሰማት ጀመሩ። ተማሪዎቹ ተቃውሟቸውን ከማሰማታቸው በተጨማሪ ሐሙስ የካቲት አንድ ቀን 2005 ለተማሪዎቹ መታፈን የዩኒቨርሲቲውን ፕሬዝዳንት ለማናገር ከዙሁር እስከ መግሪብ ድረስ ጥረት ቢያደርጉም ፕሬዝዳንቱ ግን ቢሮውን ቆልፎ የለም እንዳስባለ ተማሪዎቹ ገልጸዋል። ትናንት ጁማአ ግን የዩኒቨርሲቲ ተማሪዎች በተለምዶ ሚኒ ስታዲየም ተብሎ በሚጠራው ሜዳ ላይ ተሰባስበው የነበረ ሲሆን ተማሪዎቹ ከትምህርት ገበታቸው ላይ ታፍነው የተወሰዱ ሙስሊም ተማሪዎች የት እንዳሉ አይታወቅምና ያሉበት ቦታ ይነገረን ብለው ጠይቀዋል። ፕሬዚዳንቱ ግን አብዱ የተባለው ተማሪ የተያዘው በፍርድ ቤት ማዘዣ መሰረት እንደሆነና ስለ አሚሩና student affair ኦ ግን ምንም እንደማያውቁና እንደማያገባውም ጭምር ገልጾላቸዋል። ታፍነው ከተወሰዱት መካከል የተማሪዎቹ አሚርና የኢንጂነሪንግ አምስተኛ ዓመት ተማሪ ሆነው ተማሪ ያሲን ሲሆን student affair ኡ ደግሞ መሐመድ እንደሚባል ታውቀዋል አንድ ተማሪ የዩኒቨርሲቲውን ፕሬዝዳንት ምላሽ አስመልክቶ እንደተናገረው የዩኒቨርሲቲ ፕሬዝዳንት ተብሎ ሰውን ያህል ነገር ከዩኒቨርሲቲው እየታፈነ ሲወሰድ ምንም የማውቀው ነገር የለም ብሎ ማለቱ አስቂኝ ነገር ነው። ሰውየው ይህንን አይነት ጉዳይ ካላወቀ ሌላ ምን ሊያውቅ ነው ሲል በአግራሞት ጠይቋል። ከዩኒቨርሲቲው በተገኘው መረጃ መሰረት የታፈኑት እስኪመለሱ ተማሪዎቹ ጥያቄዎቻቸውና ተቃውሟቸው እንደሚቀጥሉ ተናግረዋል። መንግስት ከቅርብ ጊዜ ወዲህ ሙስሊም ተማሪዎችን ከዩኒቨርሲቲው እያፈነ መውሰዱን ተያይዞታል። ከዚህ በፊት ከባህር ዳር፣ ከጎንደር ዩኒቨርሲቲዎች ተማሪዎች አፍ ተጽዕኖ እንደወሰደም የሚታወቅ ነው። አድማጮቻችን፣ የዛሬ ዜናዎቻችን እነዚህ ነበሩ። ኡስታዜ ኡስታዜ ኡስታዜ ኡስታዜ አየሁ አየሁ ግን አንተ አልመስልህ ከሳ ተፈርክብኝ بتهدرتا كيف تحركني بس انت المثلها الكي جنات عزمكني استاذي استاذي استاذي استاذي استاذي استاذي استاذي ውድና እየተከበራችሁ የሀገራችን ዜጎች ሆይ ሰላም ለእናንተ ይሁን። ኢስላም የሚያዘው ሰላምን ነው። ሰላም ለሰው ልጆች፣ ሰላም ለመላው የዩኒቨርስ ነዋሪዎች። ኢስላም ሰላም ወድና የሀገራችን ዜጎች ሆይ ማክሰኞ ዕለት ጅሃዳዊ ሐረካት በሚል በኢህአዴግ መንግስት የተዘጋጀው ዶክመንታሪ ፊልም መላውን የሙስሊም ህብረተሰብ ከክርስቲያኑ ጋር ለማጋጨት የተደረገው ሴራ በእናንተም በሙስሊሙም ትግል ከሽፏል። እውነቱን ለመደበቅ ቢሞክሩም በማታው ክፍለ ጊዜ አቡበክር አህመድ እጁን ታስሮ ተጠፍሮ ሲያስጨንቁት ታይቷል። የህግ የበላይነት በአንድ ሀገር ላይ ወሳኝ ሚና አለው። ህጎች ከተጣሱ፣ ህገ መንግስት ከተጣሰ የዜጎች ህልውና ይናጋል። ዛሬ እናንተ እንድትፈርዱ የራሳችንን ልዩ ፕሮግራም አዘጋጅተናል። ትላንት በአንዋር መስጂድ ተገኝተው ሚሊዮኖች እኔ አወከር ነኝ፣ እኔ ያሲን ነኝ፣ እኔ ካሚል ሸምሱ ነኝ ሲሉ ተደምጠዋል። የትኛውን ያሲን ኑሩ፣ የትኛውን ካሚል ሸምሱ እውን የሸሪዓ መንግስት ለማወጅ ፍላጎት አላቸውን? በአደባባይ ለመጨረሻ ጊዜ ሲናገሩ የነበረውን ነገር ዛሬ እውነታውን እናስደምጣችኋለን። ለመሆኑ እነዚህ ሰዎች እውን የሸሪዓ መንግስት የማቋቋም ፍላጎት አላቸውን? ከክርስቲያን ወገኖቻችን ጋር እንድንጋጭ አስተምረውናል፣ አዘውናል ወይ የሚለውን አብረን ዛሬ እንሰማለን። ይህን የምትሰሙ ሙስሊሞችም ሆናችሁ ክርስቲያኖች ለመላው ወገናችን በማስተላለፍ ግዴታቸውን እንድትወጡ እንጠይቃለን። ምክንያቱም በአንድ ሀገር ላይ የሚፈጠረው ሰላም መደፍረስ ለሁላችንም ሰላም መደፍረስ እንደሆነ ይሰማናል። በመሆኑም እነሆ ዛሬ እውነታው ይገለጣል። ቀዳሚ እድሉን የምንሰጠው ለአሚራችን ለአቡበክር አህመድ ነው። አቡበክር አህመድ እውን የሸሪዓ መንግስት የማቋቋም ፍላጎት አለ እንዴ? ለመሆኑ ጥያቄ ሸሪዓ መንግስት ማወጅ ነው? እስኪ ምላሽ ስጠኝ። ጥያቄያችን አይደለም ሸሪዓ መንግስት ማቋቋም መስጊዳችንን እኛው እናስተዳድር የሚለው ላይ እስካሁን ድረስ መልስ አላገኘም። እንኳን መስጊዳችንን እኛው እንምራው። ለዚህ መብቱ ያልተሰጠን ሰዎች መንግስት አወጁ ሊሉን ይፈልጋሉ። ለምን የመስጊዳችንን መብት ሊነጥቁን ስለፈለጉ ነው የሚያዘዙት። ይሄ ደግሞ መቼም አይፈጠንም፣ መቼም አይሆንም። በትክክል መልሰሃል ኡስታዝ አቡበክር። በአደባባይ በህዝብ ፊት የተናገርከው የልብህ እውነት ይህ እንደሆነ መላው ህዝባችን ይረዳል። ሷቢር ይልቁ ኢስላም ምንድን ነው? ኢስላም ሰላም፣ ሰላም፣ ሰላም። ኡስታዝ ያሲን ኑሩ፣ ለመሆኑ በአወሊያ እየተሰባሰባችሁ የተለያዩ መፈክሮችን ስታደርጉ የነበረው ለምንድን ነው? ለምንድን ነው ይረዳል እየጮህን ነው። ለምንድን ነው የምንጮኸው? ቤታችን ተነጠን፣ መሰብሰቢያችንን አጠን። በእርግጥም አዎ ሙስሊሞች ተበድለዋል፣ መሰብሰቢያቸውን አጥተዋል። አሁን ደግሞ ወደ ካሚል ሸምሱ ልሄድ። ካሚል ሸምሱ ከኮሚቴዎቻችን መካከል አንዱ ነው። በማክሰኛው የጂሃዳዊ ሐረካት ላይም እስላማዊ መንግስት የመመስረት ዓላማ አለው ተብሎ ቀርቧል። ካሚል ሸምሱ በአደባባይ የተናገረውን ዛሬ ደግሜ ጠይቀዋለሁ። ኡስታዝ ካሚል ሸምሱ ለመሆኑ ፐርሰንታችን ግማሽ ፐርሰንት ነውና እስላማዊ መንግስት እናቋቁም ብለህ ነበር ወይ? በዚህ ጉዳይ ላይ ምን አስተያየት አለ? በአሁን ጊዜ ጥቂቶች ኢትዮጵያ ውስጥ ያሉ ሙስሊሞች በፐርሰንት ከሀምሳ ፐርሰንት በላይ ስለሆኑ ሸሪዓ መንግስት ይቋቋምልን እያሉ ነው ያሉት። አላሁ አክበር። አጃይብ እኮ ነው። በሸሪዓ እጅ ሀገር ትተዳደር የምንሰ የትናንትና የኢትዮጵያ የልቂትን ታሪክ የሚናፍቅ ካልሆነ በስተቀር የኢትዮጵያ የትናንትናውን ታሪክ የሚረዳ ሙስሊም ይህንን ጥያቄ አያነሳም። አሁኑ በትክክል የሚሰራ አሁን ያለን የሙስሊምና ክርስቲያን ተቻችሎ ተከባብሮ አብሮ የመኖር ሂደትን የሚገነዘብ ሰው ይህን ጥያቄ አያነሳም። ይህንን የሚል ሰው በእኛ ውስጥ የለን። እነሱ ግን ለመምታት ሲፈልጉ ለማጠልሸት ሲፈልጉ ምናልባትም የተሻለ ገንዘብ በአክራሪ ስም በአሸባሪ ስም እርዳታ የሚገኝበት ሆኖ ከሆነ አናቅም። ያንን ለማመቻቸት ከሆነ አይመቻችሁም እንላችኋለን። በሸሪያ ይተዳደር ያለማንም ሰው የለም። ምክንያቱም እኛ እዚች ሀገር ያለን ህግ አክብረን የተነሳ በአንድ በኩል ህገ መንግስቱን እናከብራለን እያለ በሸሪያ አስተዳደር ማለት የሚጋጭ ነው። እኛ ደግሞ የሚጋጭ ስራ አልሰራንም፣ የሰራንም አይደለንም፣ ወደፊትም አላህ ፍቃድ አንሰራም። ስለዚህ በሸሪያ አስተዳደር ያለ ማንም ሰው ሳይኖር ሌሎች ክርስቲያን ወንድሞቻችን ደግሞ አለውን ክርስቲያን ወንድሞቻችን ፕሮቴስታንት የሆኑ ኦርቶዶክሶች በጋራ ለረጅም ዘመን የኖር አንድ ነገር መምረታው ነገር አለ ፍትወትና እኩልነት እንዳልነበር እነሱም ያውቃሉ፣ እኛም እናውቃለን። ትናንትና ግፍ በሆነ ወገን ላይ እንደነበር ሁለታችን እናውቃለን። ያ ግፍ ሲፈጸም የነበረው ግን በአብዛኛው ወይም ሙሉ በሙሉ ማለት ይቻላል በህዝቦች ሳይሆን በመሪዎች ነው ሲደረግ የነበረው፣ በገዢው መደብ ነው ሲደረግ የነበረው። በሸሪያ ይተዳደር የሚል ሰው ካለ ያንን ጠባሳ ደግሞ በሌላኛው ቀይሮ ከማምጣት የማይለይ ስለሆነ እኛ ሙስሊሞች አላነሳንም፣ አናነሳውም። እጅግ በጣም የተሳሳተ ብይታ በተለያዩ መንግስት ሚዲያዎች እየሰማም ያለ ነው። አሁን ደግሞ ኡስታዝ ያሲን የሚባለውን ወንድማችን በኢቲቪ መስኮት ነጭ ለብሶ ተጎሳቅሎ ሁላችሁም እንዳያችሁ ተስፋ እናደርጋለን። ይህ ወንድማችን ስለ ሰላም፣ ስለ ፍቅር ከክርስቲያን ወገኖቻችንም ጋር ተቻችለን እንድንኖር ሲያስተምረን ነበር። ኡስታዝ ያሲን ኑሩ በአወልያ ያስተማርንን እንደወረደ ሳንቆርጥ ሳንቀጥል እነሱ ላይ ፍጻዊ እንድንሆን ለእነሱ መልካም እንድንሆን ከነሱ ጋር በሰላም ተቻችለን እንድንኖር ያዘናል። ሙስሊም አይደለም ግደለው፣ ሙስሊም አይደለም ብሩን ስረቀው፣ የኢስላም አካል አይደለም። ይሄ ይሄ የሚያደርግ ካለ በኢስላም ውስጥ የሚነግድ ነው። ሰው ክቡር በሰውነት በአገር ወንድማማችነት አለ። እንደ አገር ልጅ ኢትዮጵያዊ በአጠቃላይ ምንድን ነው ንገሩኛ ወንድማማችንን በሀገር እንገናኛለን። ኢትዮጵያ ውስጥ ሙስሊም ያልሆነ በአደም ልጅነቱ ወንድምህ ነው። አናሱ ሚን አደም ወአደሙ ሚን ቱራ የሰው ልጆች ከአደም ናቸው። አደም ሳ ከምንድን ነው? ከአፈር የአደም ልጆች ነን። ከአንድ አባት በመወለድ ምንድነን? ወንድማማችን ስለዚህ ኢስላም ሙስሊሙን አይሁን አክብረ እንደ ሰው እንድታየው ሙስሊም ያልሆነ ወገን ያሰራል ከዚህም በላይ ቁርአን ላይ ለነሱ መልካምን መዋል አይደለም የነሱን የአምልኮት ቦታ ማቃጠል አይደለም ንብረታቸው መዝረፍ አይደለም በኑሯቸው ተሳቀው እንዲኖሩ ማድረግ መልካም እንድንሆን ያዘናል የኢስላም አላማ መንፈስን ማምጠቅ ነው። ንቅዘትን ማስወገድ እውነትን ማጽደቅ ነው። ከአላህ መልእክተኛ መልእክቶን ማወቅ ነው። በልብ ማጽደቅ ነው። መተገበሩም ግዲ ዐላ ኸይሪል ኸልቂ ሙሐመድ ልሃዲ። የሚገርመው ነገር እኮ በአንድ ወቅት ጥያቄያችሁ ፍትሐዊ ነው፣ ትክክል ነው ሲል ነበር መንግስት ለሌላም ሰላም አደፍራሾች አትመቹም ብሎ ምስክርነቱን ሰጥቶን ነበር። ይኸውም በአወሊያ በአደባባይ ተነግሮናል። ሰላማዊነታችን በዚህ መልኩ ይቀጥላል። በየትኛውም ቦታ በምናደርገው ትግል ላይ በዚህ ላይ ተመስክሮልናል። ምስክርነቱ ሲሰጥ ዝም ብሎ ሰላማዊ ናቸው ብቻ አይደለም። እንደሚናፈሰው አንዳንድ ጸረ ሰላም ኃይሎች ይህንን ስብስብ ሊጠቀሙበት ይችላሉ የሚል የመንግስት ስጋት ነበረ። ነገር ግን መንግስት ራሱ ለዚህ አይነቱ ነገር ክፍተት የማንሰጥ ጥያቄያችን ፖለቲካዊ ሳይሆን መብታችን እንደሆነ የተረዳበት ሁኔታ ስላለ አክበር አላሁ አክበር ሆኖ እስከ ዛሬም ለአስራ አንድ ሳምንት ከዛሬም በኋላ ለሚያደርገው ትግል በየትኛውም ቦታ አሜር ሆኖ ሙስሊምነቱን ላስመሰከረው ህዝባችን ሶስት ተክቢራ እናደርጋለን። አላሁ አክበር፣ አላሁ አክበር፣ አላሁ አክበር። አሁን ደግሞ ኢንጂነር በርዱ ሁሴን ወደሚባለው ሰዳኪያችን እናምራ። ይህ ሰዳኪያችን በእርግጥ በጅሃዳዊ ሀረካት ፊልም ላይ ባይታይም ከሰላሳ ሶስቱ ተከሳሾች አንዱ ነው። በአንድ ወቅት በአወሊያ ስለ ኢስላም ስለ ሰላም ይናስተምረን ነበር። ሰላምን ፍጠሩ ማለት ነው። ነቢያችን አለ ሰላቱ ወሰላም ለመዋደድ አንድ መንገድ አድርገው ያስቀምጡታል። በሌላ በኩል ደግሞ አሰላም ቀብለ ልከላም ይላሉ ነቢያችን ስ ሰለም ከንግግር በፊት ከውይይት በፊት ሰላም ይቅደም ይላሉ። እኛም ሰላሙን የምንፈልገው ለውይይታችን መሰረት በመሆኑ ነው ለትግላችን ሰላማዊነት መሰረትና ለውጤታማነቱ መሰረት በመሆኑ ሰላምን እንፈልገዋለን ሰላማዊ ህዝቦች ነንና السلام قبل الكلام يا استمرال دين الإسلام لا إله إلا الله إن من نبزا سلام بلن سلام بل السلام عليكم موادد لوجه الله لا إله إلا الله لا إله إلا الله أهم من لشي ودى أستاذ أبو بكر لما لفاتو أستاذ أبو بكر سلا شريعة من دف سلا إسلامنا مسلموش ውስጥ ስላልሆኑ ወገኖች እንዲህ ሲል ነበር የተናገር ያንዳንዳችን ኃላፊነት ከመሆኑ አንጻር ኮሚቴው እንደ ኮሚቴ የሚነሱትን አስተሳሰቦች በተለያየ አይነት መልኩ ኮሚቴውንም ሆነ የሙስሊሙ ጥያቄ መሰረት ባላደረገ መልኩ የግለሰቦች ፍላጎትና አስተሳሰብ ታክሎበት የኮሚቴውን ጥያቄ አቅጣጫ ስለውጦ ሌላ ፍላጎት አስመስሎ ማቅረብና የእኛን ፍላጎት ወይም ይህን ሰላማዊ ትግላችንን ሰላማዊ ጉዟችንን ወደ መጥፎ አስተሳሰብ ለመቀልበስ የሚደረገው ጉዞ ላይ አሁንም ተቃውማችን እንገልጻለን። ይህ ሙስሊም የሰላም ዘብ ነው። ማንም እንዲረበሽ ምንንም መረበሽም አያስፈልግም። አክራሪነት የሙስሊሞች መገለጫ ታፔላም ስያሜም አይደለም። አክራሪነትም ወይም ደግሞ ይህንን ጽንፈኛ የሆነ አስተሳሰብን እስልምና እንጂ ማንም አልተቃወሙም። ከማንም በፊት ለሰዎች ሰላም ዋስትና፣ ለሌሎች ደህንነት እውቅና የሰጠ ማንኛውም አካል ቁርአናችን አህለል ኪታብ እያለ ብቸኛ እውቅና የሰጠ እምነት ነው ያለን እምነታችን ሌሎችን የምንተነኩልበት፣ የሌሎችን መኖር የምንቃወምበት፣ የሌሎችን እምነት ጫና ለመፍጠር የምንሄድበት አስተሳሰብ አስተምሮት በቁርአናችን ላይ ያልተሰጠን በነቢያችን መለኮታዊ መመሪያዎች ላይ ያልተገለጠልን ማህበረሰቦች ነንና ሌሎች ጋር ለማጋጨት የሙስሊሙን ፍላጎት ከሌሎች እምነት ጋር ለማያያዙና ሌላ ስም ጥያቄ አሁንም የምንጠይቀው ህገ መንግስቱን መሰረት አድርገን ብቻ ህገ መንግስቱ ላይ የረቀቀው የተጻፈው ነገር ይህን ህገ መንግስት የመጠበቅ ይህ ህገ መንግስት እንዳይሸራረፍ ህገ መንግስቱ እንዳይለወጥ ከማንም በላይ እንታገላለን እኛ የሙስሊም ማህበረሰብ አይደለም ህገ መንግስቱን ለመናል እየናዱት ያሉ ግለሰቦች ይሆኑ ህገ መንግስቱ ይከበር ነው ጥያቄያችን አሁንም ነው። ስለዚህ ነው ይህን ያክል ስድስት ወር ስንጓዝ የሙስሊም ማህበረሰብ ባደረገው እንቅስቃሴ ላይ ትግላችን ሰላማዊ ነው። የፈለገ አቅጣጫውን ሊያስለውጡት አቅጣጫውን ቀይረው ለአደጋ ሊከቱት እንቅስቃሴ አድርገዋል። ነገር ግን ሙስሊሙ ለዚህ አልተመቻቸው። ስለዚህ ነው አሁን በተለያየ አጋጣሚ ሁከትን እየፈጠሩ እንቅፋት እየሆኑ ሙስሊሙን ችግር ላይ ለመጋረጥ ይንቀሳቀሳሉ። በዚህ ነቅተን ልንጠብቅ ግድ ይለናል። እኮ እኔ አሁንም ደግሜ ደጋግሜ ማሳሰብ የምፈልገው ነገር ምንድን ነው? ስለ መብታችን መናገርም መከራከርም መጮህም ያለብን እኛ ምርጡ የታሪክ ምሁራችን አህመድ ቲን ጀበል በመጨረሻ የተናገረው ንግግር ነው ዛሬም ድረስ ሰላምን ጠብቀን ፍቅርን አጥብቀን እንድንጓዝ ያደረገን። አህመድ ዲን ጀበል በመጨረሻው የአኗር ንግግሩ ይህን መልእክት አስተላልፎልን ነበር። አንዳንድ ጊዜ ሆን ተብለው ህገወጥ የሆነ እርምጃ ሲወሰድ ሰው ስሜታዊ ሆኖ ድንጋይ ቢወረውር፣ ከፖሊስ ጋር ቢጋጭ፣ ፖሊስን ባጸፋው ቢተኩስ የሚጎዱ ሰዎች ይኖራሉ። ህይወታቸው ሊያልፉ የሚችሉ ሰዎች ይኖራሉ። ነገር ግን እስከ ዛሬ የሄድንበት መርሃችን ሰላማዊና ህገ መንግስታዊ ግጭትን የመራቅና ግጭትን ፍለጋ ያለንበት ድረስ ቢመጡ እንኳን የምንችለውን መጨረሻ ድረስ ሰላማዊ ግጭት ውስጥ የማያስገባን አካሄድን መሄድ አለብን። አንድ አንድ የፖሊስ ኃላፊም ይሁን ፖሊስ ኮሚሽነር ይሁን ጠቅላይ ሚኒስትሩም ቢሆኑ ከህገ መንግስቱ በታች እንጂ ከህገ መንግስቱ በላይ አይደሉም። ይህም በመናገራችን ህገ መንግስቱ የሚለው ላይ ይተግበርልን፣ ስራ ላይ ዋልልን የሚል ጥያቄ በማንሳታችን ድራማ ሰርተው በቴሌቪዥን ቢያሳዩ የሆነ የሆነ ነገር ለጣጥፈው ቢሰሩ አስመሳይ የሆኑ ብዙ ነገሮች ቢደረጉ እነዚህ ሁሉ እኛ አሁንም መደግማለው የምንገልበት ዓላማ የለንም። የምንሞትለት ኢስላም ግን አለን። ማንም ይሁን ማን እዚህ ያሉትን የጸጥታ አካላት ይሁኑ ዛሬ ሊያስፈራሩ የሞከሩትም ይሁኑ ማንኛውም አካል ህጋዊ ሆነን እስከሄድን ህገ መንግስታችንን ጠብቀን መብታችን ይከበር በማለታችን ጸረ ሰላም ቢሉን፣ ህገ ወጦች ቢሉን፣ ስም ቢለጥፉልን፣ ሊያስሩን ሊያሸማቅቁን ይችሉ ይሆናል። ሊያስሩን ሊያስፈራሩን ይችሉ ይሆናል። ሊያስሩን ሊደበድቡን ይችሉ ይሆናል። ነገር ግን መቼም ቢሆን የሙስሊሙን ጥያቄ መቀልበስ አይችሉም። ያላችሁ ሰዎች ስሜት ውስጥ ገብታችሁ እዚህ ያላችሁ ሰዎች ተናዳችሁ ረብሻ ውስጥ ቢገባ ሌላም ትንኮሳ እስካሁንም ቢደረግ ካሁን በኋላም ቢደረግ ስም ለጥፈው የአፍሪካ ህብረትን ስብሰባ ረበሹት፣ ለመረበሽ አሰቡ ብለው ተራ ከንቱ ፕሮፓጋንዳ በቴሌቪዥን እንደተወራው ምናልባት መሳሪያ ሊያደርጉን ሞክሮ ይሆናል። ማን ያውቃል? ይህም ቢሆን ይሄ ታውቆ መቼም ይሁን መቼ እኛ ለህግ ነው የቆምን ያለነው፣ ጥያቄ ነው እየጠየቅን ያለነው። የሀገራችን ደህንነትና ሰላም ይገባናል። ሰደቃ ማካሄድ ከማንም ፍቃድ አንፈልግም። የአፍሪካ ስብሰባንም ለመረበሽ የፈለገም የለም። ሀቂቃ ምክንያቱ ሽፋን ነው እንጂ ይሄ ቢሆን ኖሮ ባለፈው እሁድ የአፍሪካ ስብሰባ አልነበረም። ኮምቦልቻ ላይ ሲታገዱ ሰዎች በእግራቸው ሲጓዙ፣ ወልቂጤ ላይ ሲታገድ፣ በየቦታው ሲከለከል ዳሳቸው ሲፈርስ ይሄ ሁሉ የሆነው የአፍሪካው አሁን የመጣ ሽፋን እንጂ ሐቂቃው ሙስሊሙ ተገናኝቶ ስለ አንድነቱ እንዳይወያይ፣ ሙስሊሙ ተገናኝቶ ስለ መብቱ እንዳይነጋገር፣ ሙስሊሙ አንድነቱን የሚያጠፉትን እንዳይጠብቅና እንዳይከላከል ትልቁ መሳሪያ ደግሞ ምርጫውን እነርሱ በፈለጉት መልኩ ለመውሰድ በተዘጋጁበት ሂደት ያንን ድንገት አደናቅፈው በአስመራጭ ጉዳይ ገብተው ስለ መጅሊስ አንድ step ቀድመውን ከጠበቁ እያንዳንዱ መስጊድ አስመራጭ መርጦ መርጦ በሀገር አቀፍም አስመራጭ መርጦ አንድ step ቀድሞን ከሄደ ወደ ኋላ ስለማይመለስ ይሄ ነገር እንዳይሆን የምንችለውን ሁሉ እናድርግ ብለው አስበው እየተንቀሳቀሱ ያለ ይመስላል። ይሄም ሆነ ሌላ ምክንያት እኛ ሰላማዊዎች ነን። ሰላማዊ መንገዳችን ዛሬም ነገም ይቀጥላል። መልሰን ወደ ያሲን እናጥና ኡስታዝ ያሲን የሚለውን አብረን እንስማ لا ينهاكم الله አላህ አይከለክላችሁም አን ለዚነ ለም ዩቃትልኩም ፊ ዲን በእምነታችሁ ያልተጋደሏችሁ አንተን አንቺን ወለተ ማርያም ብዬሻለሁ አንተን ገብረ ማርያም ብያለሁ እማይል ከሆነ እንዲህ ያሉ ያለቁ ወገን አሉን አይደል በዲናችሁ ያልተጋደሏችሁ እንደ ሙስሊም ተቀብለዋችሁ የሚኖሩትን ወለም ዩክሪጁኩም ሚን ዲያሪኩም አገራችሁን ለቃችሁ ውጡ ያላሉቻችሁን ያላሉትን ክፍሎችን ታዲያ ምን አለ አላህ አንተበሩ ብር ማለት ሸካችን ኹጥባ ላይ ሲናገሩት ነበር መልካም ልትሉላቸው ሙስሊም እኮ አይደለም እነዚህ ሰዎች ግን እምነትህ እንድተገብር አልከለከሉህም አገር ለጠውጣ ውጣ ብለው አላሳደዱም። ጎረቤቶች ናቸው፣ የአገር ነዋሪዎች ናቸው። ለነሱ አላማ አንተ በሩሁም መልካም ልትሉላቸው የመልካም ነገሮች ሁሉ መጠሪያ ምን ይባላል? ቢር ይባላል። መንባተ ሸብዓን እሱ ጠግቦ አድሮ ወጃሩሁ ጃእ ጎረቤቱን ተርቦ እያደረ እሱ ሙእሚን አይደለም ኢማኑ ሙሉ አይደለም። እንዲህ ነን እኛ ጎረቤቶቻችን ጋር የአገር ነዋሪዎቻችን ጋር ነው ወይስ አጥራችንን በር ላይ ትልቅ ዘበኛ አስቀምጠን ላይ ውሻ አስረን አጥሩ በአደገኛ ሽቦ ታጥሮ የበጉን ድምፅ ብቻ እየሰሙ ነው የሚያድሩት። እንደይመጣ ውሻው ከላይ አለ ዘበኛው ምን ፈልገ ነው ይለዋል እንደይንጠለጠል ሽቦ እዳ ነው ድምፁን ብቻ እየሰማ ያጣል ያላችሁና የተከበራችሁ ውድ ሙስሊምና ክርስቲያን አድማጮቻችን እኛ በኢትዮጵያ በሰላም ተፋቅረን ተከባብረን የኖር ነው። የሙስሊሞቹ ጥያቄ ህጋዊ ጥያቄ ነው። የጠየቅነው ህገ መንግስታዊ የሃይማኖት ነጻነታችን ነው። መጅሊስ እኛ በመረጥናቸው መሪዎች ይተኩልን አህባሽ የሚባለው አስተምህሮ በግዳ ጫንብን አወሊያ ህዝብ በመረጣቸው ወኪሎች ይተዳደር የሚል ነው። ይህ ጥያቄያችን በመጠየቃችን ዛሬ መሪዎቻችን በእስር ላይ እየማቀቁ ነው። አሁንም ቢሆን ለመሪዎቻችን ያለን ታማኝነት እስከ መጨረሻው ድረስ ይቀጥላል። መሪዎቻችን ከምንም በላይ እንወዳቸዋለን፣ እናፈቅራቸዋለን። በመሪዎቻችን ላይ የሚፈጸመው ግፍ ሁሉ በእኛ ላይ የሚደርስ ግፍ ነው። እኔ ያሲን ኑሩ ነኝ። እኔ አቡበክር አህመድ ነኝ። እኔ ካሚል ሸምሱ ነኝ። ቀጥሎ የምናቀርብላችሁ ሀገርን እንመራለን ብለው በሚያወሩ ሆኖም ሀገርን እያበጣበጡ ባሉ ጅሃዳዊ ሐረካት በሚል የተሰራውን የሐሰት ድራማ በተመለከተ የሰጣችሁትን አስተያየት ይሆናል። ድራማው ተሰርቶ ለህዝብ እይታ ከቀረበ በኋላ በአጠቃላይ በኢትዮጵያ ህዝብ በሚያስብል ሁኔታ በጣም ተወግዟል። በተለይ ሙራኖች በፊልሙ ላይ በጣም ተሳልቀውበታል። ከናንተ የደረሱን አስተያየቶች ደግሞ እንደሚከተለው ይቀርባል። ጀሃደቱል ሐረካት የሚለው የመንግስት የቅንብር ፊልም ላይ መጠነኛ አስተያየት መስጠት ፈልጋለሁ በመጀመሪያ መንግስት ይህንን የወረደና የማይረባ ፊልም ላይ አንድም የሚገባና እውነት የሚመስል ነገር ባለማየቴ አልহামዱሊላህ በተጨማሪ መንግስት ከክርስቲያን ወንድምና እህቶች ጋር ሊያጋጨን ያደረገው ሴራ ሙሉ በሙሉ በመክሸፉ አልሐምዱሊላ ደስ ብሎኛል። በተቃራኒ ደግሞ ኮሚቴዎቻችን በውሸታም በውሸታሙ ኢቲ ባየው ጊዜ ወላሂ ወላሂ ወላሂ እንባ ምን ያህል እንዳሰቃዩቸው በቀላሉ ለመረዳት ቻልኩኝ። ተስተዋል ጠቁረዋል፣ በጣም ተጎርቷል መንግስታችን በጣም በጣም በጣም በሚያሳዝን መልኩ እንደዚህ አይነት ነገር በማሳየቱ በጣም አዝኛለሁ። ያው ውሸት መሃል እውነት ስትበጣ ያው መደናበራቸው አይቀርም። አይቻለሁኝ በጣም በጣም የሚያሳዝን ነገር ነው። እኔ እንዲህ አይነት ነገር አልጠበቅኩም እና በጣም በጣም ነው ያዘንኩት። በጣም በፊት አዝነናል። ያው እውነት እንዳልሆነ አውቀናል። ቢሆንም ግን በጣም እንጃ የተሰማን ስሜት እንዴት መግለጽ እንደምችል አናውቅም። አላህ ብቻ ፈረጃውን አላህ ያምጣልን። ኮሚቴዎቻችን ጉዳይ ሁላችንም ተሰምቶናል። የኢትዮጵያ ቴሌቪዥን ስላሉ ምንም አይሰራም ማለት ስላየናቸው ግን ደስ ብሎናል። ስቃያቸውን አይተናል። ሁሉ ነገር የእነሱ ጉዳት የኛ ጉዳት ነው። አሁን እኛ ያለብን ሁሉም ሙስሊም አንዱ ጠንክሮ ወደፊት መግፋት ነው ያለብን። በቃ እነዚህ ሰዎች አረመኖች ናቸው፣ የማይመለስ አረመኖች ናቸው። ዳዮቻችንን ንጹሐን ዜጎችን እስልምናን እስልምናን ለሰው ልጅ ጥሩ ነገር ሳስተምሮ ነበር ሰዎች እዚህ ጋር አሸባሪ አሉ ሁላችንም በእነሱ ብቻ አይደለም ሙሉ የኢትዮጵያ ህዝብ የኢትዮጵያ ሙስሊም አሸባሪ ያሉት ወላሂ ሁላችንም ደማ ሁላችን ቅስማችን ተሰብሯል ቅስማችን ተሰብሯል ኢንሻአላህ ደም ለሙስሊም አላህ ያርግለት ደግሞ እነሱም መጥፈር ማለት እኛንም መጥፈር ማለት ነው እነሱንም ይህና አላደረጉ ማለት እኛንም አደረጉ ማለት ነው ለምንም ነገር አጣ ብትሞት ሁላ እኮ ምንም ማለት አይደለም ቀላል ሞት ነው ሞት ማለት በጣም ቀላል ነገር ነው እኔ በህይወት ለመሞት ሁላ ወላህ በአሁኑ ሰዓት ዝግጁ ነኝ እና ምንም ምንም የሚመጣ ነገር የለም መበረታታት ብቻ ነው በጣም አስነዋሪና በጣም የሚያስገርሙ ነገሮችን ያየሁት ያ ምንድነው እኛ የምናውቀውን እውነታ እያየን እየሰማን ያለነውን ያለነውን እውነታ እዚህ ጋር ቀይሮ ነው እያሳዩን ያሉት። እኛ እጅ እኮ ቪዲዮ አለ ምን አይነት የጻል ልጅ ነው እየተጫወተ ያለው ኢትዮጵያ መንግስት? በሌላ በኩል ደግሞ ወላሂ አሁን ላይ ለኮሚቴዎቹ ያለኝ ፍቅር ከበፊቱ over ነው የጨመረው። ውስጣችን በጣም እንዲነካ ነው ያደረጉት። እንደዛ አጉሳቁላቸው እንደዛ እየቀልዱባቸው፣ እንደዛ በጀግንነት ሲናገሩ የምናውቃቸውን ኮሚቴዎቻችንን እንደዛ ሲያሳቋቸው ስናይ እንባችን እንኳን መቆጣጠር አልቻልንም። ፍትህ አላህ ጋር ያለው። የኢትዮጵያ መንግስት እስከኛ ምንድን ነው የሚፈልገው? በሀገራችን ውስጥ እንደዚህ አይነት አስነዋሪ ነገር ማየታችን በጣም አሳፍሮናል። አንድ ሁለተኛ ምንም በቃ ህፃን ልጅ ከህፃን ልጅ እንኳን የማይጠበቅ ነገር ነው የኢትዮጵያ መንግስት ያሳየን። ወላሂ እኔ በጣም ትልቅ ነገር ነበር የጠበቅኩት ያሳያሉ ብዬ መጀመሪያ፣ ግን በጣም በጣም ተራ የሆነ ነገር ነው ያቀረቡልን። ያኔ የሙስሊሙን በጣም ከፍተኛ ድፍረት እንደደፈረ ነው የሚያሳየው። ያኔ ንቀት ነው፣ በጣም ንቀት ነው። ህዝቡ የሚወዳቸው ሰዎች በሰንሰለት ማሳየት ማለት በጣም እንዴት ያኔ ስሜት ወጥቶ ነገር ያኔ በጣም ያናዳል። እንዴ አንተ የምትወደው ወንድምህን በምትወደው ሰው ታስቦ በብሔራዊ ግብር በምትከፍልበት ቴሌቪዥን ማሳየት ማለት ያኔ ከምንም አይቆጥርም። ህዝቡን ልቆታል። ያኔ ያው just ድራማ እንደተባለው በጣም በጣም አስቂኝ ድራማ ነው። ኮሜዲ ሊወጣ የሚችል ድራማ ነው የተሰራው ያው እኛ ሰላማዊ ትግል እየጠየቅን ባለንበት ሰዓት ላይ መንግስት ይህን ነገር ማቅረቡ ያው ራሱን እንዳዋረደ እንዲቆጥረው እንድታሳውቁልን እንጠይቃለን። አላህ ለማንኛውም አላህ ኸይሩን ነገር ያምጣልን። ያየነው ድራማ ምንም ትንታኔ ሊሰጠው የሚችል ነገር አይደለም። ሁሉም የኢትዮጵያ ሕዝብ በትንሹም ትልቁም ሁሉም አንደርስታንድ ያደረገው ጉዳይ ነው። ኢንሻአላህ ያደረጉት ነገር በጠቅላላ በጣም የሚያስጠላ ነገር ነው ሆን ብለው ነው ገባህ ህዝቡን ወደማያስፈልግ ነገር ደስ ማለት ሁሉም ሙስሊም ተቀይሟል እዚህ ያለው ምን ማቀውም በጣም ብዙ ሰው ነው በዛ ንዴት ደግሞ ሰው ተበሳጭቶ ወደ ሌላ ነገር የሚሄድ ነው አላማቸውን ብዬ የማስበውና በጣም ነው የሚያስጠላ ነገር ነው እንደዚህ የማይጠበቅ ነገር ነው የተደረገው ነገር እንደዛ አጎሳቅሏቸው፣ እንደዛ እየቀልዱባቸው፣ እንደዛ በጀግንነት ሲናገሩ የምናውቃቸውን ኮሚቴዎቻችንን እንደዛ ሲያሳቋቸው ስናይ እንባችን እንኳን መቆጣጠር አልቻልንም። እኔ እኔ ልጎሳቆልህ እኔ ልጎራመድ በግፍ አሰቃየሁ ባልፈጸምከው ጥፋት እኔ እኔ ልጎሳቆልህ እኔ ልጎራመድ በግፍ አሰቃየው ባልፈጸምከው ጥፋት መላይካው ሁሉንም መዝገብ ላይ አስፍሯል። እንዳንተ አይነቱ ላኬራ የለፋ ምን ሲሆን ይፈራል? ጆሮዬን አልሰጥም ለአገራሉ ባልታ ሁሌ መሚሬ የኢስላም አለኝታ ዱንያ የማይገርም ሊሳብብህ ቃዳ ለወያኔ ካድሬ ምንም ሳትረታ እውነት ባንተ ኮራሁ አገኘው እርካታ እውነት ባንተ ኮራሁ አገኘው እርካታ ኡስታዚ ኡስታዚ ኡስታዚ በቃ በቃ የጀግኖችን ልጅ ተደፍሮ ውሃ ነገው ለጉሮሮ ድካም ሰፍኖ በአካሉ ግርፊያ ቀርቶ መሳለቁ በማን ላይ ሹፈት እኮ ለማንቀት በቃ በቃ ከእንግዲህ ሁሉም ይንቃ። ኡስታዛችን የእውነት ምሳሌ አይናችን በማንም ከንቱ ቅርንቦ አላዋቂ ሆኖ ከቦ ሲቃለ በጣ ስድብ በቅኔ ቆረጣ፣ ሙስሊሙን ክብር ነፈጋ፣ የማርከሻ የጥላቻ ለንጋ ወኪሉም በአደባባይ በይፋ አሸማቀው ሊያሸማቁ ባለ ተስፋ በቃ በቃ ከእንግዲህስ ሁሉም ይንቃ ካቴናውን በእጁ ቋጥረው የዓለም ወንጀለኛ አስመስለው የሞራል ግድያ ሰንቀው ያረከሱ መስሏቸው ስሙን በሽብር ቀብተው ከንቱ ድራማ አቀናብረው የንዴት ጥለ ለህዝቡ ጨጓራ አቃጥለው ሊያብቡ ወዳጅ ሊማርኩ ሊስቡ ከንቱ ኪሳራ መላበሱ በእጥፍ ቢያገኙም እነሱ የጀግና ልጅ ተደፍሮ ውሃ ነፍገው ለጉሮሮ እኛ የሞትን መስሏቸው ጠመንጃ እምነት ሆኗቸው አክቱ ብለው ተሳለቁ። ኋላ ከንቱ ሆነው ሊያልቁ አክቱ ብለው ተሳለቁ። ኋና ከንቱ ሆነው ሊያልቁ በቃ በቃ ከእንግዲህ ሁሉም ይንቃ። እሱ ላይ ሲሾፍ ህዝብን ወክሎ፣ ህዝብ ላይ ሲሾፍ ሀገር ተቃሎ፣ ህግን የማያቅ ፍትህን ሲንቅ ወንበር ተይዞ ሁሉን ጠምዝዞ የግለሰብ ቤት ሆና ሀገሬ ወገን ታረሰ እዳ ተጫነው ልክ እንደ በሬ ዱላ ቀንበሩ ጥይት ሞፈሩ አለንጋው ክብሩ በቃ በቃ ከእንግዲህ ሁሉም ይንጣ። አልገባቸው እንጂ አምባሳደር ሆነ። አላወቁም፣ በጣም ዝናው ተበተነ። ፍትህ ሲሰፍንባት የእውነት ተሟጋች ለሰው መብት ቋሚ ተጠሪ ለሀገሮች የማንዴላ ምስክ ማርቲን አቡበከር በዱንያም በአኼራም ስሙ ታየ ሲምር ከእንግዲህ ሞዴል ነው። ከእንግዲህ ሞዴል ነው። የጀግና ተምሳሌት አምባሳደር ኡስታዝ የሰላም የእውነት ከእንግዲህ ሞዴል ነው። የጀግናው ተምሳሌት አምባሳደር ኡስታዝ የሰላም የእውነት ሚሊዮን ሙስሊሞች ሆነም ባንተ ቦታ አንተምን ባጣ እኛ እንመታ ስቃዩን በቀመስን እኛ ባንተ ፋንታ ድሉ የሙስልም ነው በላሁንም በርታ ድሉ የሙስልም ነው በላሁንም በርታ ኡስታዚ ኡስታዚ Oh, Sadie! ለዛሬ ያዘጋጀንላችሁ ፕሮግራሞች እስካሁኖቹ ነበሩ። ፍትህ ሬዲዮን በብሉቱዝ ማስተላለፍ እንዲሁም ሌሎች ከትግሉ ጋር ተያያዥ መረጃዎችን ላልደረሳቸው ማዳረስ እስላማዊ ግዴታችን ከመሆኑም በተጨማሪ ትግሉን የበለጠ አጠናክሮ ለመቀጠል ሳንሰለት ስራዬ ብለን ለቤተሰቦቻችን እና ለስራ ባልደረቦቻችን በብሉቱዝ ማስተላለፍ ይኖርብናል። ኮሚቴዎቻችን ያሳለፉትን ስቃይና መከራ አይተናል፣ ሰምተናል። እኛ ደግሞ ቢያንስ በወንድሞቻችን ላይ እየደረሰ ያለው ስቃይና እንግልት ላልሰሙት በማሰማት ኃላፊነታችንን እንወጣ ለዛሬ እዚህ ላይ እንሰናበታችኋለን። ወሰላሙ አሌይኩም ወራህመቱላሂ ወበረካቱ። ኡስታዚ ኡስታዚ ኡስታዚ ኡስታዚ